ይህ ክፍል ሁለት የሲራ ትምህርት ነው። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፍ ልአንቢያ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሓበቲሂ አጅማኢን። ውድ ፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته ውድ የፕሮግራማችን ተከታታዮች ይህ ክፍል ሁለት የሲራ ትምህርታችን ነው ባረከላሁ ፊኩም ባለፈው ትምህርታችን እንደ መግቢያ ማለት ነው ነቢዩን ሰለላሁ ዐለይሂ ወሰለም ሲራ መማር አስፈላጊነትና የአረቦች ጂኦግራፊያዊ አቀማመጥ እና ፖለቲካዊ አስተዳደራቸውን በተመለከተ ትንሽ ብለን ነበር። ኢንሻአላህ አላህ ፈቃዱ ከሆነ ዛሬ የሂጃዝ አስተዳደርና የአረቦች ሃይማኖታዊ ታሪክ በተመለከተ ትንሽ እናያለን። እንግዲህ አብዛኞቹ አረቦች እስማኤል ወደ አባታቸው ወደ ኢብራሂም ሃይማኖት ያደረጉላቸው ማለት ነው ጥሪ ተቀብለው ለእርሳቸውም ነብላይ እስማኤል ማለት ነው በመከተል አላህን ብቻ ያመልኩ እንደነበር ይታወቃል። ነብላይ እስማኤል አባታቸው ነብላይ ኢብራሂም አላህ ባዘዛቸው መሰረት ከእናታቸው ጋር ሄደው መካ ማስቀመጣቸው የሚታወቅ ታሪክ ነው። እዛው አድገው እዛው ነቢይ ሆነው አገልግሏል ማለት ነው በዚህ መሰረት እሳቸውን ትምህርት ጥሪ ተከትለው ይኖሩ እንደነበር የሚታወቅ ነው ነገር ግን ጊዜው እየረዘመ ሲሄድ ከዚህ ከኢብራሂም አለይሂ ሰላም ልጅ ከእስማኤል ካገኙት ማለት ነው ሃይማኖት እየረሱ ትውልዱ እየሰፋ ሲሄድ እየተበረዘ በመሄድ ማለት ነው ሰዎች መንገድ እየለቀቁ መጡ ተውሂድ እንደዚሁም የነብላ ኢብራሂም የአምልኮ ስርዓቶች በአብዛኛው ቢሄዱም ነገር ግን ቀሪ የተወሰኑ ማለት ነው የተውሂድ ክፍሎችና የኢባዳ ወይም የአምልኮ ስርዓቶች ይዘው ለመቀጠል ግን ችለዋል። በዚህ ሁኔታ ላይ እያሉ የኹዛ ጎሳ አለቃ የነበረው አምር ብኑ ሉሄይ እስከ መጣበት ጊዜ ድረስ በዚሁ በቀሪ የነብዩላህ ኢብራሂም ጎዳና ላይ ቆይተው ነበር። አምር ብን ሉሄይ የሚባል ሰው በህብረተሰቡ ዘንድ በደግነቱ መጽዋች እና ለሃይማኖቱ ቀናኢ በመሆኑ ሰዎች ዘንድ ከፍተኛ ተቀባይነት ያለው ነበረ በዛን ዘመን በአረቦቹ ጋር ማለት ነው ታላቅ የሃይማኖት ምሁርና የተቀደሰ ሰው እንደሆነ ያስቡ ነበር እንዲህ አይነት ደረጃም ስለሚሰጡት ከፍ እያደረጉ ያልቁትም ስለነበር ለሱ ትእዛዝ ማደር ጀመሩ ያለውን ይሰማሉ ያደርጉለታል ከተናገረ ያምኑታል አንድ የልባቸው ውስጥ ገብቷልና ማለት ነው በሆነ ጊዜ ላይ አምር ብን ሉሄይ የሚባለው ሰውዬ ወደ ሻም በመጓዝ የሻም ሰዎች በአሁኑ ጊዜ ሶሪያ ማለት ነው የሚያመልኩትን ነገርና የአምልኮ ስርዓታቸውን ተመለከተ በዚህ የአምልኮ ስርዓታቸውም ተማረከ ሳበው ይህ እነሱ የሻም ሰዎች የሚያመልኩትና የአምልኮ ስርዓታቸውም ትክክል እንደሆነ አመነ ወደዚህ የገፋፋውም ነገር ምን ነበር ሻም በዛን ዘመን ማለት ነው ለበርካታ ጊዜያት የመልእክተኞችና የመለኮታዊው መጽሐፎች ማዕከል ስለነበረች ነቢያቶች በብዛት የተላኩት ከዛ አካባቢ ናቸው በኒ እስራኤሎች እዛ አካባቢ ነበሩ እና ከሰማይ ወይም ከአላህ ተልኮ የመጡ የወረዱ መጽሐፍቶችም እዛ አካባቢ የመሰብሰብ አጋጣሚ ነበራቸው አምር ብኑ ሉሄይ ታዲያ ይህ እዛ የሻም ለዚህ ጉዳይ center መሆኗና እዛ አካባቢ ላይ የሚደረገው የአምልኮ ስርዓትና አምልኮ ትልቅ ቦታ እንዲሰጠው አደረገው ማለት ነው። እዚህ አካባቢ የሚሰራ ማንኛውም ስርዓት አምልኮ ተገቢና ትክክለኛ መሆኑ ይገመታል ነው በሱ ዘንድ በእነዚህ አሁን በጠቀስናቸው ምክንያቶች የነቢያቶች ሀገር ነው ጻፍቶች የወረዱበት አካባቢ ነው ሶ ከእንደዚህ አይነት ማህበረሰብ ደግሞ የሚጠበቀው ትክክለኛ ነገር ነው ብሎ ያምናል ማለት ነው ይዘው በዚህ አስተሳሰቡ ለነዚህ ሰዎች የአምልኮ ስርዓትና ለሚያመልኩት ነገሮች በሙሉ ወደቀ ማለት ነው ከዛም ሁበል የተባለውን ጣዖት ይዞ ወደ አረቡ ዓለም ይዞ ገባ። ወደ ሀገሩ ይዞ ተመለሰ። ሁበልን አምጥቶ ከአባ ውስጥም አስቀመጠው። ሁበል ምንድነው ነው? ጣዖት ነው። ከአፈር ከጭቃ የተሰራ ማለት ነው። ይህን ሁበል የሚባለውን ይዞ ይመጣና የት ያስቀምጣል ከአባ ውስጥ የመካን ሰዎችም ይህን ውበት እንዲገዙ ጋበዛቸው ሻም አይቶ የመጣውን ነገር በሙሉ ለነሱም መስበክ ጀመረ ማለት ነው ሁበልን እንዲያመልኩ የጸሎቱን ስርዓት ነገራቸው በዚህ ሁኔታ የሂጃዝ ሰዎች በዛን ጊዜ ሂጃዝ እየተባለ የምጠራው አካባቢ ማለት ነው ያሉ ሰዎችም የመካ ነዋሪዎችን ሁኔታ ተከተሉ ልክ አምር ብን ሉሄይ ሻምን ሄዶ ሻምን አርአያ አድርጎ የሱ ሞዴል አድርጎ እንደመጣ ሁሉ ሌሎች ደግሞ የመካ ሰዎችን አርአያ ያደርጋሉ ለምን መካ የተቀደሰች የአላህ Wa Ta'ala ቤት ከአባ የሚገኝበትና እነዚህ ሰዎች ደግሞ የዚህ ቀየ ጠባቂ በመሆናቸው እነዚህን ቅዱስ ቅዱሳኖች አድርገው የሚያዩ አካሎች ነበሩ ማለት ነው በዙሪያው የነበሩ ሰዎች እነሱም ታዲያ ለዚህ መጥ ሃይማኖት ተንበረከኩ የመካን ሰዎች መከተል ጀመሩ ማለት ነው ኩበል እንግዲህ ከአባ ውስጥ ከተቀመጠና እዛ አካባቢ ያሉ ሰዎች የሚያመልኩት ከሆነ ከዛ ውጪ የነበሩ ሰዎች ደግሞ ሌሎች ያስፈልጓቸዋል ማለት ነው ስለዚህ ከጥንት ጣዖታቶች ከሚታወቁት መካከል ማለት ነው መናት ከቀይ ባህር ዳርቻ ላይ በምትገኘው መሽላል በተባለች ከተማ ውስጥ አደረጉት ይሄ ደግሞ የሚገኘው የት ነበር? መሽለል የምትባል ቀይ ባህር አካባቢ የምትገኘው ከተማ ወይም የባህር ዳርቻ አካባቢ ላይ አረጉት። ምንም መናስ የሚባለውን ጣዖት እዛ አካባቢ ያሉት ደግሞ ይሄኛውን ያመልካሉ ማለት ነው። በጣይፍ አካባቢ ያሉ ደግሞ ጣይፍ ከተማ ውስጥ ላት የሚለውን አስቀምጡ። በነፍላ ሸለቆ ውስጥ ደግሞ ኡዛ የተባለውን ጣዖት አስቀምጡ እነዚህ ተላላቅ ጣዖቶች ነበሩ። ሌሎች በርካታም ነበሩ ማለት ነው። በተለያየ ቦታዎች ላይ በማስቀመጥ ይህ የአምልኮ ስርዓት እንዲስፋፋ ተደረገ ማለት ነው። ጣዖትን ማምለክ ጀመሩ። ከዚህ በፊት አረቦች የጣዖት አምልኮን እንደማያውቁ ተነግሯል። አምር ብን ሉሄይ ከሻም አምጥቶ እስካስገባበት ድረስ ማለት ነው በነቢዩ ኢብራሂም መንገድ ላይ እንደነበሩ ይገመታል። ይህ ሰው ነው ለመጀመሪያ ጊዜ እዛ ሁባይን ይዞ በመምጣት ማለት ነው ሌሎችን እንዲከተሉና የተለያዩ ጣዖታቶች እንዲስፋፉ የተደረገው በዚህ ሰው መነሻነት ነው ማለት ነው። ይህ ሰው አምር ብኑ ሉሄይ ማለት ነው የአጋንንት አማካሪ እንደነበረው ይነገርለት ነበር ከጅኖች የሚያማክረው አካል ነበረው በዚህም ምክንያት የሆነ ጊዜ ላይ ማለት ነው የኑህ ህዝቦች ጣዖት የሆኑት ዋድ ስዋ የቡስ ያውቅና ነስር ጅዳ ውስጥ እንደተቀበሩ ይነግራቸዋል። ለዚህ ሰውዬ ይነግራል ማለት ነው። ይሄ አማካሪያቸው ምን ጅኒ ማለት ነው። እነርሱን ካሉበት አወጣቸው። አምር ብሎ ሉሄይም መቃብራቸው ጋር ሄደው ማለት ነው ቆፍሮ አወጣቸው። ከዛም ወደ ሲሃማ ወሰዳቸው። እያንዳንዱ ጎሳ እያንዳንዱ ቤት የራሱን ጣዖት እንዲያበጅም ተደረገ የተቀደሰው የመካ መስጊድ በጣዖታት ሞላ ማለት ነው እነዚህ ሰዎች በዚህ አማካሪው አማካኝነት ይዞ ሲሄድ ሁሉም ሰው ደግሞ የራሱ እንዲያመቻችና ጣዖታቶች እንዲስፋፉ ሁሉም እየጠፈጠፈ ወደ ቤቱ እያስገባ መስገድ እና ማምለክ ጀመረ ማለት ይህ ሁኔታ ነበረ እንግዲህ በዛን ዘመን የነበረው የነሱ የአረቦቹ ሃይማኖት የነበረው ነብዩ ሰለላሁ ዐለይሂ ወሰለም ካባ መካን ሲገቡ ማለት ነው ሶስት ጣዖታት ነበሩ በካዕባ ዙሪያ እዛው መካ ውስጥ ሲገቡ እያንዳንዳቸውንም አፈራረሱ ለአንዴና ለመጨረሻ ጊዜ በዛ አካባቢ ላይ የጣዖት አምልኮም በእሳቸው እንዲያከትምለት ተደረገ ማለት ነው እንግዲህ የዚህ የጣዖት አምልኮ በዚህ መልኩ የኢብራሂምን ሃይማኖት እንከተላለን ይሉ የነበሩትን የቅድመ እስላም አረቦች አቢ ሃይማኖታዊ መገለጫ ሆኖ ቀጥሎ ነበር አረቦች የራሳቸውን የጣዖት አምልኮ ስርዓትና ባህል ፈጠሩ ያን የኢብራሂምን ጎዳና ትተው አብዛኞቹን ስርዓቶች ያዋቀራቸው ማን ነው ይህ አሁን የጠቀስነው አምር ብን ሉሄይ ነበር የእርሱን የፈጠራ የሱን ፈጠራ ማለት ነው ይሄን የጣዖት አምልኮ የኢብራሂምን ሃይማኖት መቀየር ሳይሆን በጎ ነገር አድርገው ይቆጥሩት ነበር እነዚህን ጣዖታት አምጥቶ እዛ ማስቀመጣቸው የነብዩ ኢብራሂምን ጎዳና ለመቀየር ታስቦ ሳይሆን እነሱ የሚያደርጉት ምንድን ነው? ይህም ነገር መልካም ነገር ነው ብለው ነው በማህይምነታቸው ሲሰሩ የነበሩት ከአምልኮ ስርዓቶቻቸው መካከል ያደርጉ ከነበሩት ማለት ነው እነዚህ ጣዖታቶች ከአላህ ዘንድ ያማልዱናል ብለው ያምኑ ነበር እንደዚሁም የምንሻውን የምንፈልገውን ነገር ይፈጽሙልናል በሚልም እምነት ከጣዖቱ ዘንድ ለአምልኮ ይቀመጣሉ። ሄደው እነሱ ጋር ቆጭ ይላሉ። ጉዳዮቻቸውን በሙሉ ይናገራሉ። ሀጃችንን ያወጡልናል ብለው ስለሚጠብቁ ማለት ነው። አንዳች ነገርም ሲፈልጉ ወደ እነዚህ ጣዖታቶች በመሄድ ይለምኗቸዋል። በመከራ ጊዜም እነሱንም ይማጸናሉ። ስማቸውን በክብር ያነሳሉ ያወድሷቸዋል ሌላው ወለነሱም ሐጅ ያደርጋሉ ረጅም ጉዞ እያደረጉ እነዚህ ጣዖታቶች ጋር የመጡ ዚያራ ያደርጋሉ እነዚህን እየዞሩ የጠዋፍ ስርዓት ያከናውናል ከነርሱ ዘንድም ይወድቃሉ ይሰዱላቸዋል ሱብሃንአላህ ሌላው ሲፈጽሙት ከነበረው አምልኮ ለእነዚህ ጣዖታት የተለያዩ ቁርባኖችን ያቀርቡላቸዋል ለነሱ ለነዚህ ጣዖታቶች ማለት በስማቸው ያርዱላቸዋል አላህ ስብሓነሁ ወተዓላ በቁርአን የዚህን አይነት እርድ ከአላህ ውጪ በሆነ አካል ስም የታረደም እያለ ይገልጸዋል ስታረድ የአላህ ስም ያልተወሳበትን እንስሳ ስጋ ማለት ነው አትመገቡ እርሱ አመጽ ነውና ይላል አላህ ስብሓን ወተዓላ በሱረቱ አልአንዓም ስድስት አንድ ሀያ ላይ እነዚህ ሰዎች ታዲያ ለነዚህ ጣዖታቶች ቁርባኑን ያቀርቡ ነበር ይሰውላቸው ነበር ለነሱ ሲሉ ያርዱ ነበር ሌላው ከሚመገቡና ከሚጠጡት እንደዚሁም ከአዝሬዎቶቻቸው ከእንስሶቻቸው የተወሰነውን ለጣዖታት ይመድባሉ በጣም የሚገርመው ነገር ደግሞ ለአላህም እንዲሁ የተወሰነ ነገር ይመድቡለታል ለአላህ የሚመድቡትን የተለያዩ ምክንያቶችን እየፈጠሩ ወደ ጣዖታት ያዛውራሉ ለጣዖታት የመደቡትን ግን ወደ አላህ በምንም ሁኔታ አያዛውሩም የሚገርሙ ነበሩ ማለት ከእንስሶቻቸው ከአዝሬቶቻቸው ለአላህም ለጣዖቶችም ብለው ድርሻ ይሰጣሉ ለአላህ ከሰጡት ድርሻ የተለያየ ምክንያት እየፈጠሩ ለጣዖቶቻቸው ይመልሳል ለጣዖቶቻቸው የሰጡትን ግን በምንም ተአምር ለአላህ አያረጉለትም በምንም ተአምር አላህም በቁርአን ውስጥ አወሳቸው ለአላህን ከፈጠረው አዝመራና ወይም አንዓም ድርሻን አደረጉለት ይላል ይህ ለአላህ ነው አሉ በእነሱ አስተሳሰብ ይህ ደግሞ ከአላህ ጋር ለሚያጋሯቸው ጣዖታት ወይም ለአባሪዎቻቸው ይሁን ዘንድ ያደረጉት ያደረጉት ለአላህ አይደርሰውም ለአላህ ይሁን ዘንድ ያደረጉት ግን ለሚያጋሯቸው ወይም ጣዖቶቻቸው ይደርሳል ፍርዳቸውን ምን ያህል የከፋ ነው ይላል አላህ Subhanahu Wa Ta'ala ለአላህ የሆነውን ወደ ጣዖቶች ይደርሳል የጣዖቶች ግን ወደ አላህ አይደርስም ብሎ ያምናል ምን አይነት የከፋ ፍርድ ነው ፍርዳቸው ይላል አላህ Subhanahu Wa ሌላው ከአምልኮቹ ከአምላኮቻቸው ከአምልኮቶቻቸው ማለት ነው መካከል ከእንስሳትና ከአዝርዕት የተወሰኑትን ለጣዖታት ስለት ማግባታቸው ይጠቀሳል። አላህም ይህንን በቁርአን ጠቅሶታል። እነኚህ እንስሳትና አዝርዕት ለምግብነት እርም ናቸው። እኛ ከፈቀድንለት ውጪ ማንም አይመገባቸውም አሉ። በእነርሱ አስተሳሰብ ማለት ነው። እነኚህ እንስሳትም ጀርባዎቻቸው ለግልቢያ ማለት ነው እርም ናቸው ደግሞ ወይም ሲታረዱ የአላህ ስም አይወሳባቸውም በማለት ይህን ያድርጎ የነበረውን ድርጊት ደግሞ አላህ ስብሐ Ta'ala በቁርአን አውስቶታል የጣዖት አምልኮ አካል የሆኑት እነዚህ ከላይ የተጠቀሱት የተጠቀሱት ማለት ነው እምነቶች የአብዛኞቹ አረቦች እምነቶች ነበሩ የአይሁድ የክርስትና የመጁስ ሌሎች ሃይማኖቶችም በተወሰነ ደረጃ ወደዚህ አረቡ ዓለም በቀላሉ የመግባት እድል አግኝተዋል አይሁዶች እዛው አረቦች ሳይሆኑ ከፍልስጤም ከተማ ወደ አረቢያ የገቡ ነበሩ ይህን ሃይማኖት ሲከተሉ የነበሩት ማለት ነቢ ስ ሰለም በመዲና በነበሩበት ጊዜ እዛ አካባቢ ላይ አይሁዶች ነበሩ አስለን እነዚህ ሰዎች በአረቡ አለም የታወቁ አልነበሩም ይባላሉ በስደት የመጡ ናቸው ክርስትና ወደ አረቦቹ የገባው ሀበሻ እና ሮማ አረቢያን በወረሩ ጊዜ እንደነበረም ይነገራል። የመጁስ እምነት ይበልጥ የተስፋፋው ለፋርስ ጎረቤት በሆኑ የአረብ አካባቢዎች ጋር ነበረ። በጉርብትና እዛ አካባቢ የሚኖሩት በቀላሉ ለዚህ እምነት የተጋለጡ ነበሩ ማለት ነው ካላቸው ቅርበት አንጻር ከፋርስ አሁን ኢራን ተብላ በምትጠራው ሀገር ማለት ነው እስላም በመጣ ጊዜ የአረቦቹ እንግዲህ የሃይማኖት ሁኔታ ይህን ይመስል ነበር ይሁንና የሃይማኖቶች ሚና እጅግ ተዳክሞ ነበር። የኢብራሂም እምነት አራማጆች ነን ይሉ የነበሩት አረቦች ከኢብራሂም ሃይማኖት ትእዛዛትና እቀባዎች በጣም የራቁ ነበሩ። ነብዩላ ኢብራሂም ይከለክሉና ያዙ የነበሩትን አይፈጽሙ ትተውታል። almost የኢብራሂም እምነት አካል የነበረው መልካም ምግባር ቸል የተባለበት ጊዜ ነበር ኃጢአቶቻቸውን በርክቷል ምንም አይፈሩ ከዚህ በኋላም ከመበላሽታቸው የተነሳ ሙሉ በሙሉ ጣዖት አምላኪ ሆነው የቀሩበት ነገር ነበር ማለት ነው። ይህ ሁኔታቸው ደግሞ በማህበራዊ በፖለቲካዊና በመንፈሳዊ ህይወታቸው ላይ ከፍተኛ ተጽዕኖ አሳድሮ ነበር እንግዲህ የአረቡ ዓለም በዛን ታይም ማለት ነው ከእስላም በፊት በነበረው ሁኔታ ላይ ይህን ይመስል ነበር ከመላ ጎደል ማለት ነው። እነዚህን ታሪኮች ማወቅ በአሁኑ ሰዓት ለኛ በጣም ጠቃሚ ነው። ምክንያቱም የጃህልያውን ነገር ያላወቀ ሰው አሁን ያለውን ሊረዳ ስለማይችል ከእስልምና በፊት ደግሞ የአረቡ ዓለም ማህበረሰብ ማህበራዊ ሁኔታዎችን እንመልከት። በአረቦች ማህበረሰብ ውስጥ የተለያየ ባህሪ እና ደረጃ ያላቸው ልዩ ልዩ የማህበረሰብ ክፍሎች ነበሩ። በተከበረው የማህበረሰብ ክፍል ውስጥ ሴት ልጅ ያላት ደረጃ እጅግ የላቀና የተከበረም ነበር። ለሴት ልጅ ሰፊ ትኩረት ይሰጣት ነበር ማለት ነው። የመወሰን ስልጣንና ነፃነትም ነበራት። ለክብሯ ሲባል ሰይፎች ይመዘዛሉ፣ ደም ይፈሳል። አንድ ሰው በማህበረሰቡ ባለው ቦታ እንዲከበርና እንዲሞገስ ከፈለገ ለሴቶች ያለውን አያያዝ ይበልጥ ያሳምር። መወደስም ከፈለገ ጥሩ መሆን ከፈለገ ሴቶችን በደንብ መያዝ እንዳለበት ነው መመዘኛው። ይህን ካደረገ ጥሩ ነገር ይገጥመዋል። በብዛት እነሱን እንጂ አያናግሯቸው። ሴቶችን ነው የሚያማክሩት። ሴት ልጅ ከፈለገች ጎሳዎችን ለሰላም ማስተባበርም ትችላለች፣ ከፈለገችም ለጦርነት መቀስቀስና ማጋጨት ትችላለች። ይህም ሆኖ ግን የቤቱ ኃላፊ አባወራው መሆኑ አጠያያቂ አልነበረም። ምንም እንኳን ይሄን ያክል ቦታ ቢኖራትም ግን የቤት ኃላፊ ደግሞ ወንድ ነበር ማለት ነው። የሴት ልጅ የጋብቻ ሁኔታ በወኪሏ እጅ ላይ የወደቀ ነበር። የእርሱ ቃልና ውሳኔ ለድርድር የሚቀርብ አይደለም። በተከበሩ የማህበረሰቡ አባላት ዘንድ የነበረው ሁኔታ ይህ ቢሆንም በሌላው የህብረተሰብ ክፍል ውስጥ ደግሞ የጾታዎች ግንኙነት ጋጥ ወጥነትና ዝሙት በከፍተኛ ደረጃ የተስፋፋ ነበር። የማህየምነት ዘመን ወንዶች ምስቶች ገደብ አልነበራቸው። እህትማማቾችን የአባት ምስቶችን አባት ከሞተ ማለት ነው ያገቧቸዋል ወይም ከፈታ እንጀራ እናታቸውን የሚያገቡበት ሁኔታ ነበር ፍቺ የወንዶች ያልተገደበ ስልጣንም ነበር ዝሙት በሁሉም የማህበረሰብ ክፍሎች የተስፋፋበት ወቅትም ነው የቅድመ እስላም እንግዲህ አረቦች ከልጆቻቸው ጋር ያላቸው ግንኙነት እርስ በርሱ የሚቃረን ነበር ከላይ እንዳየነው ለሴት ልጅ እንደዛ አይነት ክብር የሚሰጡ ቢሆኑ በአንድ በኩል ልጆቻቸውን በጣም ይወዳሉ፣ በሌላ በኩል ደግሞ ውርደትን እና ቅሌትን በመፍራት እንስት የአብራካቸውን ክፋይ የሆነችውን ሴት ማለት ነው ከነ ህይወቷ ይቀብሩ ነበር። ይሁንና ይህ ልምድ በጣም ለመከላከያነት በጣም ይፈልጓቸው ነበር። ከላይ አሁን እንደተናገር ነው በአንድ በኩል ለሴቶች የሚሰጡት ክብር ነበረ እዚሁ አረቢያ ማህበረሰብ ሌላው ክፍል ደግሞ ምንድነው ራሱ የወለደ የወለደውን ከራሱ የተገኘችውን የአብራኩ ክፋ የሆነችውን ልጁን ሴት መውለድ በዛን ዘመን ውርደት ስለሆነ ሴት ልጅ ከበዛች በተለይ ቤት ውስጥ ማለት ነው በጣም ስለሚወቀሱበት ይህን ለመሸሽ ብቻ ከነ ህይወቷ ይቀብሩ ነበር ከወንድሞቻቸው ከአጎቶቻቸው ልጆችና ከጎሳዎቻቸው ጋር ደግሞ የነበራቸው ግንኙነት ጠንካራ ነበር እንደዚህ አይነት ዝምድናዎችን በጣም ያከብሩና ይጠብቁ ነበር አንድ ሰው ለጎሳው ክብር ስል ይኖራል፣ ለጎሳው ክብር ስልም ይሞታል። የዛ ማህበረሰብ መገለጫ ነበር ይሄ። በጎሳው አባላት መካከል ትልቅ የአንድነት መንፈስ አለ። አንድ ሰው ወደዚህ ጎሳ ላይ ጎሳውን ወደዛ ጎሳ ኢንቲማ ያደርጋል። ከሌ ጎሳ ነው ይላል። ለዛ ጎሳ ጥቅም ይሞታል። ዝምድና ትስስሩ የጠበቀ ነው ማለት ነው። ሀታ ምንድን ነው ነበረ ወንድምህን በዳይም ይሁን ተበዳይ እርዳው የሚል በእነሱ ውስጥ የተለመደ አባባል ነበረ። ይሁንና ለክብርና ለስልጣን የመፎካከር መንፈስ በአንድ ጎሳ አባላት መካከል ደግሞ ይኖር ነበር። እንደዛም ሆኖ የሚዋደዱ ቢሆኑም የዚህ የጎሳ ማህበረሰብ አባላት መካከል ደግሞ ፉክክር ይኖራል ለስልጣን ለምናምን ደሞ ይኖራል ይሄ የተለመደ ነው ማለት ነው በአጠቃላይ እንግዲህ አረቢያው ማህበራዊ ይዞታ እጅግ የላላና የተዳከመ ነበር መሐይምነት እጅግ የነገሰበት ሁኔታ ነበር እንቶ ፈንቶ የሆኑ እምነቶች አድማሱን ሞልተውታል ሰዎች ልክ እንደ እንስሳ ይኖሩ ነበር እንስቶች እንደ ቁስ ይሸጣሉ ይለወጣሉ የህዝብ ግንኙነት አልነበረም አልፎ አልፎ መንግስታት ቢኖሩም ሀሳባቸው በህዝቦቻቸው ሀሳብ ካዝናቸው መሙላት ወይም በጥላቶቻቸው ላይ ጦርነት መክፈት ብቻ ነው። በዛ ጊዜ የነበሩት መሪዎች እማ ጦርነት ከፍተው አሸንፈው ዘርፈው ሀብትን ማካበት ብቻ እንጂ እነዚህ የህብረተሰቡን ችግር መፍታት ማዳመጥ የሚል እንዲህ አይነት ስርዓት አልነበራቸውም። በጣም ደካማ ስርዓት ነበራቸው በዚህ ዙሪያ ማለት ነው። በዛን ጊዜ የነበረው ኢኮኖሚያዊ ሁኔታቸው ደግሞ ኢኮኖሚያቸው ምንድን ነው? ህይወታቸው በምን ላይ ነው የተመሰረተ? እንግዲህ ለአረቦች የህይወት ፍላጎታቸውን ለማግኘት ዋነኛው መንገድ ንግድ ነበር። የንግድ ጉዞዎች ሰላምና ጸጥታ ካልነገሰ በቀር ቀላል አይሆንም፣ ፈጽሞም አይሳኩም። ይህ ደግሞ ይህ በመሆኑ በእነዚህ በንግድ ጊዜያት ማለት ነው ለንግድ ሲሄዱ ሰላም እንዲሰፍን ይፈለግ ነበር ማለት ነው። ህይወታቸው በንግድ ላይ የተመሰረተ ከሆነ አብሮ ከሚገበያዩ ማህበረሰቦች ጋር ሰላም መሆን አለባቸው። ብዙ ጊዜ ደግሞ አይታይም። ጦርነት በጥላቻ የታወቁም ናቸው። እንደዛ ሆኖ ግን የነሱ የኢኮኖሚ ምንጫቸው የነበረው ንግድ ነው ማለት ነው። በንግድ ነው የሚታወቁት። ኦካዝ ዙልመጃዝ መጃና የተባሉና ሌሎችም በርካታ የገበያ ቦታዎች ነበሯቸው አረቦች ከእደ ጥበብ በጣም የራቁ ህዝቦች ነበሩ ሽመና ቆዳ መፋቅና ሌሎችም እደ ጥበባት የየመናውያን የሂያራና የሶሪያ ዳርቻ ሰዎች ሙያዎች ነበሩ በእርግጥ በእነዚህ በአረቢያ ውስጥ እርሻና እንስሳት እርባታ ነበር። የአረቢያው ማህበረሰብ እንስቶች እውቅ ፈታዎችም ነበሩ። የጥጥ ታዲያ ይህ ሁሉ ለጦርነት እና ለውድመት የተጋለጠ ነበር ሁልጊዜ ሰላም ስለሌለ ድህነት ረሃብ በሽታዎች የሚፈራረቁበት ማህበረሰብ ነበር ማለት ነው በዛን ወቅት የዚህ ማህበረሰብ የስነ ምግባር ሁኔታ ከእስላም በፊት የነበሩት ሰዎች ማለት ነው በርካታ መጥፎ ስነ ምግባሮች ነበራቸው። ከዚህ ጋር ደግሞ በጣም የሚያስደንቁና የሚያስደምሙ የሆኑ በጎ ባህሪያቶችንም ያሳዩ ነበር። ለምሳሌ በዚህ በመሀይምነት ዘመን ውስጥ እነዚህ ሰዎች ከነበሯቸው ጥሩ ጎን ተብሎ የምጠቀስላቸው ካልቸራቸው ቸርነት፣ አረቦች በዚህ ባህሪ ይፎካከሩ ነበር በጣም የሚገርመው ከእስላም በፊት ይፎካከሩ ነበር ቸሮች ነበሩ ቸር ለመሆን ይጓጉ ነበር ይኩራሩም ነበር በዚህ ሁኔታ ከስነ ግጥም ሀብታቸው ውስጥ ግማሽ ያህሉ ስለ ቸር ስለ ቸርነት የተቃኘ ነበር አንድ ሰው የተራበና የታረዘ እንግዳ ከመጣበት ለራሱም ሆነ ለቤተሰቡ ህይወት ከአንዲት ግመሉ ውጭ ሌላ ሀብ ባይኖረው እንኳ እርሷኑ እርድ አድርጎ እንግዳውን ያስተናግድ ነበር። ለህይወቱ ወሳኝ የሆነችን አንዲት ግመል እንኳን ብቻ ቢኖረው አንዱን ግመል መስዋዕት በማድረግ ማለት ነው ለእንግዳው ይሄን ያክል መስዋዕት ይከፍላል። ነገ ቤተሰቦች ምን አበላለሁ እንዴት ነው ማረገው የሚባል ነገር የለም በዚህ ይኩራራሉ አሁን በሰለጠነው ዓለም ውስጥ ይሄ ደግሞ ሞቷል እንግዳ መጣ እንዳይገባ ይፈልጋል እንዳው እንግዳ የወሸሽ ነገር ስልጥኑ የሀያ ክፍለ ዘመን ሰው ማለት ነው እንደገና ሌላው በጣም የምታወቁበትና ደስ የሚል ባህሪያቸው የነበረው ደግሞ ቃልን መሙላት ወፋ ቃላቸውን በጣም ይጠብቁ ነበር በስልጥኑ ማህበረሰብ ውስጥ የሌለ ለአረቦች ቃል ኪዳን የተሸከሙት ኢዳ ማለት ነው እንደ ዕዳ ነው የሚጠብቁት በጣም ነው የሚያሳስባቸው ቃላቸው ከሚጠፋ የወለዱት ቢጠፋ ይሻላቸዋል ልክ እንደሚባለው ማለት ነው ማገራችን ቤተሰቦቻቸው ቢፈርስ ንብረታቸው ቢወድ ይመርጡ ነበር በዚህ ዙሪያ በጣም በርካታ አስደናቂ ታሪኮች አሏቸው አረቦች ትላየ አጋጣሚ ትሰሙ ይሆናል በጣም የሚያስደንቅ የሚያጓጓና የሚማርክ ታሪኮች አሏቸው በቃል ኪዳን ዙሪያ ሌላው የክብርና ግፍን ያለመሸከም ስሜትም ነበራቸው ከፍተኛ የክብር ስሜት ይሰማቸው ነበር በደልን የሚሸከም ትከሻ አልነበራቸው ይባይ የተስረፈረፈ ጀግንነት እንድኖራቸው አድርጓቸዋል ክብራቸው የምነካ የሚነካ አጋጣሚ ከተፈጠረ ሴፋቸውን ነው አላጡር የሚመዙት ጦርነት ይቀሰቅሳሉ በዚህ ዙሪያ ህይወታቸውን ይሰጣል ምንም አይሰማቸው ክብራቸው እንድነካ አይፈልጉም ነበር ይሄ ጥሩ quality ያቸው ነበር ማለት ነው። ሌላው አሁንም ምርጥ የሆነ quality የነበራቸው ቆራጥነት ቆራጦች ነበሩ። አሁንም ሌላው ወደ ሰፊና የተረጋጉ እርጋታ ያላቸው ሰዎች ነበሩ። ሌላው ንጹህነት ቀላል የሆነ ህይወት ይኖሩ ነበር የገጠር ህይወት በከተማ ያልተበከለ እንግዲህ አረቦች ታላቁን የእስላም አደራ ለመሸከም የሰውን ልጅ መሪነት ክብር ለማግኘት ያበቋቸው ከጂኦግራፊያዊ አቀማመጣቸው በተጨማሪ እነዚህ ውብ ባህሪያት እንደሆኑ ይታመናል አሁን የጠቀስናቸው የነበራቸው ኳሊቲ እስልምና እንዲቀበሉ ረድቷቸዋል ከነዚህ ባህሪያት ከፊሎቹ መጥፎ ነገርና የሚያሳምም ፍጻሜ ሊያስከትሉ ምችሉ እንኳ በየራሳቸው እጅግ የከበሩ መሆናቸውን መረጃ እጅግ ጠቃሚ የሆኑ ናቸው። ለምሳሌ ቃል ኪዳንን እንደመውላት ቆራጥነት፣ ንጹህ የመሆን ለሰው ልጆች በጣም ከሚያስፈልጉ ባህሪያቶች መጡ የነበራቸው እርጋታና ትዕግስተኝነት ክፉ ነገርንና የተለያዩ ችግሮችን ለመቋቋም ከፍተኛ ኃይል ይሰጣቸዋል። ለዚህ ነው አንዳንዶቻቸው ሰሃቦች ልክ እስልምናን እንደተቀበሉ ይሄ እስላም አማናን እንደተቀበሉ አስደናቂና ማራኪ ገድል የሰሩትና ታሪክ የማይረሳቸውን አሻራ ጥሎ የሄዱት ከእስላም በፊት የነበራቸው ይህ ኳሊቲዎች ተረዷቸዋል። በጃሂልያው ዘመን ስለ አኺራው የማያውቅ ከአላህ ጋር የሚያስተሳስረው አንዳች ነገር ሳያውቅ ቃል ኪዳኑን የሚሞላ የአላህን ስብሓንሁ ወተዓላ ማስጠንቀቂያ ሲሰማ ምን ያክል ጠንካራ ይሆናል በጃሂልየው ይሄን ያክል ምንም ሳይኖር ያላደረገ እነዚህ ኳሊቲዎች ነበሩ አሁን የተጠቀሰው ሁሉ በእስላም ጠንክሮ ነው የመጣው እነዚህ ባህሎች በጣም ይፈለጋሉ በእስልምና ውስጥ መጠንከር ነው ያለባቸው ቃል ኪዳን አለመሙላት የኒፋቅ ምልክት ነው ስለዚህ እነዚህ ሰዎች ከእስልምና በፊት የነበራቸው ባህሪ ነው ይሄ። የተዋረደ ነው የሚሰማው። እያንዳንዱ እኮ ነው ከቤቱ እኮ ነው ወስዶ የሚያድገው። ከወላጆቹ ነው የሚወርሰው ወይም ባህሪ። እስልምና ደግሞ መጥቶ ሲነግረው ሀ خلاص ለዚህ ነው ማለት ነው እነዚህ ብርቅዬ ሰሃባዎችን እንደዚህ አይነት ባህሪዎችን ያየንባቸው ማለት ነው እንግዲህ በአጭሩ ማለት ነው ይሄን ይመስል ነበር የዛሬው ትምህርታችን በሚቀጥለው ክፍል 3 ትምህርታችን ደግሞ አላህ Subhanahu Wa Ta'ala ፈቃዱ ከሆነ የነብዩ መሐመድ የዘር ሐረግና ቤተሰቦቻቸውን ለማየት እንሞክራለን እስከዛው ወብላሂ ተውፊቅ ሰላም